ያለው ዘረፋው ደግሞ ሀገር ውስጥ ብቻ አይደለም። ዛሬ የተያዙት ባለስልጣኖች በሚሊዮን የሚቆጠር ገንዘብ እንደያዙ ኦፊሻል የኢትዮጵያ ቴሌቪዥን ነግሮናል። ምንም እንኳን የተጀመረው እንቅስቃሴ ቅርንጫፉ ነው ብንልም ወደ ግንዱ መሄድ ያለብን ይህንን አፕሪኬት እያደረግን ነው። በካቢኔ ሚኒስትር ደረጃ የኢህአዴግ ማዕከላዊ ኮሚቴ አባላት የሆኑ ሰዎች ናቸው የተያዙት። ግን በዚህ መቆም የለበትም። ይህን movement ለማፋፋም እኛ በውጭ የምንገኝ ኢትዮጵያውያኖች ምንድነው ማድረግ ያለብን? ዝም ብለን ውጭ ሆነን መተቸት አይደለም። ተጨማሪ ኃይል ሆነን ልንወጣ የምንችለው እኛስ በውጭ ሀገር የምናውቀው ነገር የለም። ስለዚህ ሁላችን እኔንም ጨምሮ የምናውቃቸውን ነገሮች በሙሉ መጀመሪያ awareness መፍጠር አለብን። በዚህ movement ውስጥ በምንም መልክ አሁን በኋላ የኢትዮጵያ ሀብት ከሀገር እንዳይወጣ ህብረተሰቡን ማስተማር እና የጸረ ሙስና ኮሚሽንም ሆነ የጠቅላይ ሚኒስትሩ ቢሮ ይሄን ነገር aware እንዲሆኑ ማድረግ ይኖርብናል። በሚዲያም እንዲገለጽ እንፈልጋለን። በሁለተኛ ደረጃ capital illegal የሆነ capital flight ስንል ገንዘብ ብቻ አይደለም፣ ሌሎችም ሀብቶች ናቸው። ወርቅ ሊሆን ይችላል፣ ታሪካዊ ቅርሶች ሊሆኑ ይችላሉ፣ illegal የሰዎች ዝውውር ሊሆን ይችላል። all ይህን እየተከታተሉ ፋይል ማድረግ ያስፈልጋል። ፋይል አድርጎ በ intelligence አይሰማም? ይሰማል አይደል? ኢሊኮ ምን ለመቅዳት ነው የሚሰማ መሰለኝ። Okay። ስለዚህ እንግዲህ ምንድነው ስትራቴጂው? መጀመሪያ awareness ነው፣ ከዛ prevention ነው፣ ከዛ በኋላ ሪከቨሪ ስራ ነው። ይሄ እንግዲህ የሊጋል ኢንቴሊጀንስ ስራ ይጠይቃል ትንሽ ጠንካራ ያለ ድርጅት ይፈልጋል። በአሜሪካም፣ በካናዳም፣ ዩሮፕም በመላው ዓለም ያሉ ኢትዮጵያውያኖች ኢቨን ሳውዝ አፍሪካም በሚድልስትም ያሉ የኢትዮጵያ ሀብት በጣም በብዙ ሚሊዮን የሚቆጠሩ ሀብት እንደወጣ በቢሊዮን የሚቆጠር ገንዘቦች እንዳለ ያው መንግስት የሚያውቃል። ዓለም አቀፍ ድርጅቶችም አሉ። ስለዚህ ይሄ ድርጅት ይሄ movement ከነኛ ዓለም አቀፍ ድርጅቶች ጋራ የቀረበ ግንኙነትን ይፈጥራል። ስለዚህ የሁላችሁም ተሳትፎ በተለይ blogger ኦች የሆናችሁ ኮምፒውተር እውቀት ያላችሁ information technology የምታውቁ ሰዎች ብዙ ጥቆማ እንዳይመጣ ቃለሁ። ስለዚህ ያንን analyze የማድረግ በፍጹም personal ያለ ማድረግ ነገሩን ከሀገር ጥቅም አንጻር ብቻ እንጂ የተወሰነ ቡድንን፣ ግለሰብን፣ group ን ለማጥቃት አይደለም ይህን እንቅስቃሴ የምናደርገው። ይህ በኢትዮጵያ በአሜሪካን በሚገኘው ህግ በ exchange commission registered የሆነ movement ነው። የህዝብ እንቅስቃሴ ነው። ኢትዮጵያውያኖች ያገባቸዋል። በሀገሪቱ ሀብት ላይ የአሜሪካን መንግስት ይሄን ይደግፋል። ሌሎች የአውሮፓ መንግስታት የሚደግፉት እንቅስቃሴ ነው። ስለዚህ በዚህ በኩል at least ሁላችን የምናውቀው የምናውቀውን ነገር እርግጠኛም ባንሆን ነገሩን እንዴት አድርገን ሪፖርት እንደምናደርግ እንትን እናደርጋለን እንወያያለን ማለት ነው። በ principle ደረጃ ግን በዚህ ጉዳይ ላይ ያላችሁን ሀሳብ መሰብሰብ እንፈልጋለን። ወደ movement ኡ ከመግባታችን በፊት በእርግጥ ኢሳቴን ነገር ትንሽ explode አድርጎታል። በ Voice of America ም ዛሬ ይሄን ነገር announce አድርጓል። የኢትዮጵያ ሕዝብ እንዲያውቀው እንፈልጋለን። ምክንያቱም ከምንቹ ካላደረቅ ነው ይሄን ነገር እዚህ fly ካደረገ በኋላ እንዴት fly እንደሚያደርግ ምናምን አስቸጋሪ ነው እና መጥቶ melt ያደርጋል። ሜካኒዝሙ ማወቅ አለብን እንዴት እንደሚወጣ ትንሽ አስቸጋሪ ነገር ነው። ግን ሁላችንም በየአካባቢ የምንኖርበት የምናውቃቸው እንቅስቃሴዎች እና በዛ እንቅስቃሴዎች ተዋናይ የሆኑ ኃይሎች አሉ። real ይሄን identify ማድረግ አለብን። በዚህ ጉዳይ ላይ በለጠ challenge ውስጥ የምንገባው እኛ የኢህአዴግ አባሎች ደጋፊዎች ነው። ደጋፊዎች በዚህ ጉዳይ ላይ active ሚና መጫወት አለባቸው። አለበለዚያ በሀገሪቱ ሀብት ሲዘረፍ ቁጭ ብሎ ዝም ብሎ ኢህአዴግ ኢህአዴግ የሚሉ ከሆነ ከኢህአዴግ ጋር ያላቸው ፍቅር ሌላ ነው ማለት ነው። የ principle የሀገር አይደለም። ሀገርን በመርዳት ድህነትን በመቀነስ ዙሪያ አይደለም። ከሀገር ሀብት ሲዘረፍ የሚደግፍ የኢህአዴግ ደጋፊ ለእኔ የኢህአዴግ ደጋፊ አይደለም። እኔ ማቆ ኢህአዴግ አይደለም። ኢህአዴግ እንደሚነግረን በፕሮግራሙ እንደገለጸልን ጸረ ሙስና፣ ጸረ ልማት እንቅስቃሴን የሚታገል ፍትህን አመጣለሁ፣ ዴሞክራሲ፣ መልካም አስተዳደር አመጣለሁ ብሎ ህገ መንግስት የቀረጸ ድርጅት ነው። ስለዚህ በራሱ በቀረጸው ህገ መንግስት ነው ቻለንጅ እያደረግን ያለ ነው። to that point ሊመጡ ይገባል። ስለዚህ አንዳንዶቹ ይሄን እንቅስቃሴ ኢህአዴግ ደጋፊ ነን እያሉ የሚቃወሙ ሰዎች አሉ። ገና ድርጅቱም ለምን አላማ እንደተቋቋመ ሳያውቁ join ለማድረግ አይፈልጉም። ያ አይደለም። ይሄ ቻለንጅ ሁላችንንም የሚጠይቅ ጉዳይ ነው። እኔ ተቃዋሚ ደጋፊ የሚባል ነገር በዚህ ውስጥ አላውቅም። ኢትዮጵያዊ ነኝ የሚል ሁሉ information ይሰጣል። ቅድም አሁን መረሽ ያመጣው አይነት መረጃ ማለት ነው። ሞረሽ ያመጣው ኢትዮጵያዊ ከሆነ point of view በዚህ በባህር ዳር በተፈጸመው disaster ላይ ያለንን ስሜት ያው ሁላችን አዝነን አደንግጠናል። ኢትዮጵያ ያልሆነ culture ነው። እንደዚህ አይነት ነገር አውሮፓ፣ አሜሪካ ሊፈጸም ይችላል። ኢትዮጵያ ውስጥ ግን random የሆነ ዝም ብሎ ህዝብን የሚፈጅ የፌዴራል ፖሊስ አባል ይኖራል ብዬ እኔም አላምንም። በጣም አሰቃቂ ነገር ነው ካላበደ በስተቀር። ስለዚህ ነገሩ ትንሽ የተጣረዘ information ነው። የሚለው ጉዳይ አለ። በዚህ ጉዳይ ላይ ቁልፉ ጥያቄው ይሄ ያልከው ብርሃኔ ኪሮስ የተባለ የባህር ዳር ፌዴራል ፖሊስ አዛዥ ከና አጃቢ መገደሉ ትክክል ነው ወይ ነው። ይህን የባህር ዳር ልጆች ካላችሁ check አድርጉ። የባህር ዳር ፖሊስ አዛዥ ማን ኪሮስ የሚባል ብርሃኔ ኪሮስ ነው ያልከው መገደሉ ሚስጥር ሊሆን አይችልም። ለምንድን ነው መንግስት የሚደብቀው? አዎ እሱን ነው የምልህ። እሱን እሱን ካወቅን ምናልባት ይሄ አንተ ያልከው scenario ወንድምየው በዛ ንዴት ዳንኤል ኪሮስ የሚባለው ነው የፈጀው፣ እሱም ተይዟል። ይሄ አሁን ባህር ከባህር ተገኘ የተባለው ሰው የተሰዋ ነው። ይሄ ፈቃዱ ናሻ የሚባለው ሰው ለ scapegoat ተጠቅሞበታል ነው እና ቲዮሪ ነው። አስቸጋሪ ነው ይሄ በጣም እንደዚህ አይነት ነገር ከተፈጸመ ሀገራችን ወደ አደገኛ ሁናቴ ላይ እየገባች ነው ማለት ነው። ሌላው ከዚህ ጋር ፈቃዱን አሻ ሁለት ቀን ባህር ውስጥ ጠልቆ ሲወጣ ደም ታይቷል፣ ደም ሊታይ አይገባም የሚሉም ወገኖች አሉ እና ይሄ forensic expert ኦች ምናምን የሚያጣሩት ጉዳይ ነው። አይሆን ፈቃዱን አሻ የሚባለውም ሰው ቤተሰብ አለው ብዬ አምናለሁ። ብርሃኔ ኪሮስም ዳንኤል ኪሮስም ቤተሰብ አላቸው ብዬ አምናለሁ። ሊገላት የሄደችው girlfriend ም አልሞተችም፣ በህይወት አለች ብዬ አምናለሁ። ቤተሰብ አላት ብዬ አምናለሁ። ይሄ ነገር ተደብቆ ይቀራል ብዬ አልገምትም። ፌዴራል ፖሊስ አሳ ፊቱን በላው አሉ። okay እኔ አላውቅም። ምክንያቱም ይሄ በጣም የ technical ነገር ነው። ገባ እኔ አንድ ሰው ከሞተ በኋላ ባህሩ ሲገባ ምን አይነት character ለውጥ እንደሚያመጣ አላውቅም። physiological change ኡን ማለት ነው። እንግዲህ ይህን በዚህ ጉዳይ ላይ ሙያ ያላችሁ ሰዎች comment ልታደርጉበት ይችላሉ። ግን እንትን አንሁን ማለት ነው። ብለን የንትን conclusive አልነው open open file እናደርገው ማለት ነው። ስለዚህ ከዚህ አንጻር በዚህ እንቅስቃሴ ውስጥ ብዙ ሰዎች ፈቃደኝነት ከወዲሁ እያሳዩ ነው ያሉት። የ website ኡ እና የኢሜይል አድራሻው እንደተጠናቀቀ በአሁኑ ሰዓት አንድ ደቂቃም እየተሰራ ነው ያለው። room ኡ ከመዘጋቱ በፊት ከእሑድ በፊት እዚህ ፖስት ይሆናል። ኢሜይል አድራሻ፣ የትዊተር account ኡ one eight hundred number ኡን እናደርግና ሁላችንም ከ next week በኋላ ጥቆማ ማሰባሰብ እንጀምራለን ማለት ነው። በዚህ በኩል እንግዲህ መንግስትም እንዲተባበር እናደርጋለን። ሌሎች ህዝባዊ ድርጅቶች በዚህ ጉዳይ ላይ ሙያ ያላቸው ኃይሎች፣ የህግ ባለሙያዎች፣ የፋይናንስ ሰዎች እነኝ እነኝን ምክር እየጠየቅን real ሀገራችን አንድ solid ነገር ማድረግ እንችላለን። አንደኛ ተከታትሎ በዚህ በአውሮፓ፣ በአሜሪካ፣ በካናዳ፣ በሳውዝ ኤዥያ ወዘተረፈ ያለ የሚታወቁ ሀብቶችን ለይቶ ማወቅ ነው። ለይተን ካወቅን በኋላ እነኛን በ document በ audio በቪዲዮ ምናምን ቀርጾ ፋይል ማድረግ ነው። ባለቤቶቻቸውን ማወቅ ነው። ከዛ ካሉበት መንግስት ተቋማት ጋራ communicate የምናደርግበት እንቅስቃሴ ይኖራል። ምናልባትም እርግጠኛ ስንሆን ደግሞ occupy የምናደርግበትም movement ይጀምራል። በሰላማዊ ሰልፍ ያ የህዝብ ሀብት ነው ካለ occupy ማድረግ እንችላለን። ካን ሜክ ኤክስፖዝ የማድረጉ ጉዳይ ላይ serious እንሆናለን ማለት ነው። ይሄ እንቅስቃሴ እዚህ ብቻ አይደለም፣ ኢትዮጵያ ውስጥም ያለ ኢትዮጵያ ውስጥም ያለ በህዝብ ገንዘብ በህዝብ ዘርፈው ባለስልጣኖች ያላቸው ደሞዝ ይታወቃል። ከደሞዛቸው ውጭ ህንፃ የሰሩ ትላልቅ building ኦች፣ ትላልቅ ቢዝነስ ያላቸውን ህዝቡ occupy እንዲያደርግ መጠየቅ እንችላለን። በ illegal መንገድ የሚሰሩ ሰዎችን ቢዝነስ እንዳይሳተፍ boycott እንዲያደርግ፣ በ illegal መንገድ ሀብት ሰብስቦ በሰሩት ቤት ሰው እንዳይከራይ መጠየቁን እንችላለን። because this is form of struggle። ህዝብ protest ማድረግ አለበት። እኛ ኦባንግ ሀብነ ፕሮብሌም እንደዚህ አይነት ነገር ይሰራል። የሚሰራ ከሆነ ምን ችግር የለብንም። እኛ ታሪክ ሽሚያ ውስጥ አይደለም ያለ ነው አቤል ኦኬ እኛ በግላችን እንደ ኢትዮጵያውያኖች እንደ ፎረም ብዙ ተደማጭነት ያለው ፎረም ስለሆነ all over the world በዚህ ጉዳይ ላይ ቀደም ብሎ የተሳተፉ ኃይሎች ካሉ እኛ አብረን መስራት እንችላል። እኔ personal ego ችግር የለብኝ። ገባ ይረዳል እኮ ነው እኛም እንረዳዋለን፣ እሱም ይረዳናል። እኛ ለኢትዮጵያ እስከጠቀመ ጊዜ ድረስ ኖቶ ባንክ አይደለን ከማንም ጋር እናበራለን። ምክንያቱም ይሄ የሀገር አደጋ ነው። እነኚህ ኃይሎች አሁን እየሰሩ እየተያዙ ያሉት ሰዎች የሚሰሩትን crime ስትመለከት እንደግፎ የነበረው መንግስት በልማት በኩል ያለውንም ተስፋ እያጨለሙት ነው ያሉት። አንተ illegal የሆነ expire የሆነ ሲሚንቶ ማስገባት tax ሳትከፍል እያስገባ ከሆነ በዚህ expired ሲሚንቶ የሚገነባው ምን እንደሆነ ምናውቃለን። ይሄ expired ሲሚንቶ እኮ አባይ ግድብ ላይ ውሎም ሊሆን ይችላል። ይፈርሳል እኮ ማለት እኮ ነው። crime ሲሚንቶ ብቻ ነው expire የሚያደርግ የሚያስገቡ ነው። መድኃኒትም ሊያስገቡ ይችላሉ፣ ምግብ ሊያስገቡ ይችላሉ። በዛ ሳቢያ ሰው ሊሞት እኮ ይችላል። ስለዚህ የእኛ እንቅስቃሴ ይሄ ነው። በዚህ በኩል መንግስት ምን ያህል awareness አለው ካለው ከእኛ ምንድን ነው expect የሚያደርገው ምን ልንረዳው እንችላለን ብለን organized ሆነን movement መጀመራችን አስፈላጊ ነው። በዚህ በኩል መንግስት ይህን movement ደግፋለሁ ካለ ጠቅላይ ሚኒስትሩ ቢሮም ሆነ የጸረ ሙስና ኮሚሽን እምባ ጠባቂ የፈለገው ይሁን እኛ fully cooperate ማድረግ እንችላለን። ግን እንደ አንድ form of struggle ማየት አለብን። ሀገራችን የምናድነው በዚህ በዚህ ነው። አንዳንዶቻችን ትላልቅ የሆኑ አጀንዳዎች አሉ። ነገር ግን ትናንሾችን አጀንዳዎች መፈጸም አንችልም። ዊቲንግ ይሄ small ነገር ይመስላቸዋል። ይሄ movement ኡ በራሱ ተውት፣ ካሁን በፊት የወጣውን ካሁን በኋላ ግን እንዳያወጣም ያደርጋል፣ ያስፈራራል። ከፍተኛ እንቅስቃሴ ነው የሚያደርግ። ኢትዮጵያ ደግሞ ይህንን ነገር በወዳቸው ችለው ችለው ብዙ ነገር ብዙ ነገር ሊጠቁሙ ይችላሉ። ይሄንን ማወቅ ይኖርባቸዋል። ስለዚህ ይሄንን እንቅስቃሴ በጣም በጣም በስፋት መመልከት የሚኖርብን ይመስለኛል። እስካሁን እየተደረገ ያለው አሁንም እዚህ የምናደርጋቸው ግፊቶች በመንግስት በኩልም አንዳንድ positive ነገር እያየን ነው። አሁን ፓርላማው ትንሽ የውይይት መድረክ እየመሰለ ነው። ተወካዮች ወደ መናገር ጀምረዋል። that's good። ይሄ encourage መደረግ አለበት። አልነበረም። ይሄ ይሄ እንዲቀጥል እንፈልጋለን። ሚዲያውም ለቀቅ ማለት አለበት። በተለይ በ corruption ላይ ትልቅ campaign እያደረጉ ነው። ይሄ ግን የተቀነጠሱ ቅርንጫፎች ወደ ግንዱ እንዴት ይሄዳል? ግንዱን ማድረቅ ይችላሉ። እኛ root cause ኡን root ኡን ነው መምታት። okay እሱን ነው የምልህ እኮ ምናምን የ transformation የሚባለው መለስ ራዕይ አባይ የሚባል ደንበኛ የሙስና ምሽጎች ናቸው። ይህንን ምሽግ መፍረስ ማፍረስ የምንችለው genuine በሆነ documented በሆነ fact ላይ መሰረት ያደረገ ነው። እነኛውን አሁን ታሰሩ የሚባሉ ሰዎች ደንበኛ የንትን ሰላም ብያለሁ ድሉ አቀንቃኞች ናቸው። የባለራዩ መሪ አቀንቃኞች፣ የኢኮኖሚ እድገትና transformation አቀንቃኞች፣ የጸረ ሙስና እንቅስቃሴ መሪዎች ናቸው። በቴሌቪዥን መግለጫ ሲት ነበር ይሄ ገብረዋህድ የሚባሉ አንድ ጸረ ሙስና tolerate ማድረግ የለብንም ምናምን የደነፋ የነበረ ሰው እና በጣም አጭበርባሪ አጭበርባሪ ቁልፍ ቁልፍ ሰዎች ናቸው የገቡት። ዲስ ኢዝ በእነኚህ ሰዎች እንቅስቃሴ ምን ያህል ኢትዮጵያዊ legally ደክሞ የሚሰሩ ሀብታሞች በተለይ እኛ ሰፈር የመርካቶ ሀብታሞችን ውጭ አድርገዋቸዋል። ስንት በቃ ግብር ከፍለው ሰራተኛ አስተዳድረው በሳንቲም ትርፍ የሚቆጥሩ ገበሬ ነጋዴዎችን ከጨዋታ ውጭ አድርጓቸው። ምክንያቱም እነሱ tax ከፍለው ነው እቃ የሚያስገቡት። እነ ያለ tax ነው የሚያስገቡት። እነ quality ያለው እቃ ያስገባሉ። እነ trash ነው የሚያስገቡት። ስለዚህ ካኖት ቢት ኮምፒት ካደረካቸው ደግሞ ለሀገር ውስጥ ገቢ ሀገር ውስጥ ገቢ በእጃቸው ነው ያለው። የአንድ ሚሊዮን ብር ካፒታል ላለው ሰው የሀያ ሚሊዮን ብር tax ክፈል ብሎ ይልኩለታል። ካልከፈልክ ፍርድ ቤት ያቀርበዋል። ዳኛው የነሱ ነው፣ አቃቢ ህጉ የነሱ ነው። ስለዚህ ስንቱ የአእምሮ በሽተኛ አድርገውታል። ስንቱን ከንብረቱ አፈናቅለውታል። ስንቱን ከሀገር የሚጠፋ አድርገውታል። ስንቱም ሞቷል በህርታታ በንዴት በደም ብዛት እነኚህ እኮ በጣም ክሪሚናልስ እኮ ናቸው። የሚያሳዝነው ግን በህወሓት በምናምን በብአዴን ስም የሚነግዱ የህወሓትና የብአዴን ትላልቅ ባለስልጣን የነ ጠቅላይ ሚኒስትር መለስ ዜናዊ የቅርቡ ሰዎች ናቸው። okay contact ኣቸው ቀላል አይደለም። ሰው ማንም ነካቸው አይችልም። የሚገርም ነገር እና እንቅስቃሴው በጣም የሚገርም ነው። ሰውየው ራሱ አሁን ምን አይነት ሀገር ሆነ ያገር ነው ያለው። ማነሱ ማነሱ ይህ ሀገር ምን ሆነ ያለው አቶ ማን ነው? አቶ ገብረዋህድ ሀገራችን ምን አይነት እየሆነ ነው? እንዴት ነች ሀገር ሰርቀን ማኖርባት ነገር ነው። ሰውየው ገገማ ነው። ምን አይነት ሀገር ፈለገ? በሚሊዮን እየሰረቀ አገር complain ያደርጋል እንዴ? እንዴት ነው እኔ በኔ በዘረፍኩት ሚስቴና እንዴ? ሚስት እኮ ኮሎኔል ሃይማኖት የምትባለው እኮ ቀንደኛ የህወሓት አባል ትልቅ connection ያላት ነጋ ለሚባለው ሰውዬ ተቀጥራ ሀያ ሺህ ብር ደሞዝተኛ ነው። ለዚህ ሁሉ የማፊያ ስራ አክሲደንት ልታደረግ ማአት ዶክሜንት ታጠፋ የምችል ፕሬር ልታደረግ የምችል በደህንነቱ በመከላከያ ትልቅ ፓወር ያላት ሴት ናት። እንዴት አድርገው ሰው ምለቃል? ይሄንን ባለበት አቡ ግን የእናቷ አስገደም ልጆች በአቶ አስገደም አቋም ሳቢያ እስር ቤት ሲገቡ ምንም አላለ። ዛሬ አቶ መላኩ ፋንታ private room ውስጥ አሰሩኝ ምናምን ይላል። ስንቶቹ ናቸው እንደዚህ እየተሰቃዩ ያሉት እስር ቤት ውስጥ? ስለዚህ በራሳችን ላይ ሲደርስ ሳይሆን የፍትህ መጓደልን ቀደም ብለው ቢሮ በነበሩበት ጊዜ ፍትህ እንዲከበር ቢታገሉ ኖሮ ዛሬ እስር ቤቱም fair ይሆንላቸው ነበር። ራሳቸው ባዘጋጁት ወጥመድ ውስጥ ነው እየገቡ ያሉ። ስለዚህ ነው ሁላችንም ከዚህ መማር ያለብን ነገር ይመስለኛል። ሌላው አንዳንዶች በዛሬው ዕለትም ከእንትና ጋርም የነበረኝ ውይይት ላይ ትላልቅ ለውጥ የሚጠብቁ ሰዎች አሉ። ዲሞክራሲ፣ የመልካም አስተዳደር፣ ፍትህ፣ ተጠያቂነት፣ ግልጽነት ወዘተረፈ ፓኬጁ አንዴ ይመጣል ብሎ የሚገሙት ሰዎች አሉ። እኔ በዚህ አላም ባሉት piece አነስተኛ ደረጃ የሚመጡ ማንኛውም cumulative በሆነ መልክ ለውጥ የለውጡን እንቅስቃሴ ሊያፋጥኑ የሚችሉ ነገሮችን መደገፍ አስፈላጊ ነው። አንዳንዱ አይገባው reformist ነው አባመላ ይህንም እየተንገዳገደ ያለ መንግስት ለማዳን ነው አትመኑት ምና የሚሉ ሰዎች ሰማለሁ። አንዳንድ እኔ ምንድን ነው ማድነው በጣም የሚገርመኝ ነገር እኮ ነው። ሙስናን መቃወም እና ሙስና ላይ ቢደረገፍ እንዴት አድርጎ ነው መንግስት የሚያድነው? ቅርንጫፍ ሆኖ ግንዱ አልተቆረጠም። ግንድ እንዴት ይቆረጣል? ቅርንጫፍ ሳይቆረጥ እንዴት እንደሚቆረጥ ነገር ነው። እኔ እኮ ምንም ጦርም ሳይኖራቸው ምንም ሳይኖራቸው overnight መንግስት ለመገለጥ የሚፈልጉ ሰዎች አሉ። ምንም ነገር የላችሁም እኮ እነኚህ ቀላል ቅርንጫፎች አይደሉም። የቅርንጫፎች መቆረጥ ግንዱ ላይ ተጽዕኖዋል። ላም የጭራን ጥቅም የምታውቀው ጭራዋ ሲቆረጥ ላም ጭራዋ ከተቆረጠ ዝንቡም insect ኡም ምኑም ገብቶ አቁስሎ ነው የሚገላት። አሁን ጭራ በላም ውስጥ ትንሹ part ነው። እንደ አካሏም አታየውም፣ ሁላችንም አናየውም። ላም ግን ጭራዋን ቆርጣችኋት ሶስት ወር አትቆይም፣ ትሞታለች። ኢንፌክሽኑም ዝንቡም insect ኡም attack ያደርጋታል። because ጭራው ነበር የሚከላከልላት ገባ። ስለዚህ እነኚህ ሰዎች ቀላል ነገር አይምሰላችሁ። ይሄንን መደገፍ አለብን። አቶ ኃይለማርያምን መደገፍ አለብን። ቅድም እንትና እንዳልከው ማን ቤሌክስ እኔ የ credit ጉዳይ አይደለም። ጠቅላይ ሚኒስትር መለስ ዜናዊ ናቸው ይህንን ወስነው የሞቱት የሚለው ሰምቻለሁ። ሪፖርተርም አቅርቦታል። እኔ ሪል ያ የኔ point አለ ነገር ግን አንድ fact አለ። ጠቅላይ ሚኒስትር መለስ ዜናዊ በህይወታቸው በነበሩበት ሀያ አንድ ዓመት አገዛዝ አንድም ሰው በ corruption ታስሮ አይታወቅም። ስለ corruption ያወራሉ፣ እርምጃ ግን ወስደው አያውቁም። ይህን እኮ ህዝቡ ያውቃል። corruption ያን ያህል ምስጢራዊ ሆኖ አይደለም። corruption ትላንት አይደለም የተጀመረው፣ ጠቅላይ ሚኒስትሩ ከሞቱ በኋላ አይደለም የተጀመረው። የታምራት ላይኔ ሌላ ፖለቲካ ነው። ይነሰየ ሌላ ፖለቲካ አለበት። ነው ይሄ እነኝህ የምትለው የከታች ከታች ያሉት ጉምሩክ ምናምን ማፊያ እኮ ዛሬ አለም የተጀመረው ገብቷል። አንዴ ወርቅ ሲጠፋ አንዴ ቡና ሲተን መዓት በየክልሉ የሚደረግ ዘረፋዎች ምናምን የሶማሌ ፕሬዚዳንት የሚያወራውን ስሙት። በየቦታው ባጀት እንዳለ ሲበላ ምናምን ጠቅላይ ሚኒስትር መለስ ዜናዊ ሳያውቁ አይደለም ሳያውቁ ቀርተው አይደለም ጣት እንቆርጣለን፣ እጅ እንቆርጣለን፣ የእኛ ሌቦች ምናምን terminology እንትን ያደርጋሉ። because ጠቅላይ ሚኒስትሩ እንደሚገባኝ ፖለቲከኛ ናቸው። ፖለቲከኛ አዳኝ ስለሆኑ ስለ ገንዘብ ብዙ አይጨንም። worried የሚያደርጉት politically ሁሉንም አንበርክኮና አስፈራርቶ መኖር ነው። ስለዚህ ሰውን ታንበረክክ የምትችለው corrupted ሲሆን የሁሉንም ባለስልጣን ማኑ አስነክቶ ፋይሉ እጃቸው ላይ አለ። እዘላለሁ ካልክ ያንን ፋይል ያሳየዋል። እድሜ ልክን እየተሳቀቅ ትኖራል። እሺ ነው የምትለው። ከዛ በኋላ ይሄ ደመኛ የ power play ነው። እኚህ የአሁኑ ጠቅላይ ሚኒስትር ግን አሁን በተባለው መልክ የኢኮኖሚ እድገትና transformation እንዲሳካ GT plan ኑ እንዲሳካ ምናምን አይቻልም። አሁን የገበያ ስርዓት ተረብሿል። ነጋዴ invest ማድረግ አይፈልግም። አለበዚያ ከእነሱ ጋር የሌብነት አጋር ነው። በዓለም ታሪክ የሌለ ነገር ነው። ግማሹ tax ይከፍላል፣ ግማሹ tax አይከፍልም። የግማሹ የሚያስገባው እቃ ጥራቱ ትቆጣጠረዋለህ፣ ሌላው አትቆጣጠረው። የተበላሸ ያስገባ expire ያድርግ፣ በቀጥታ market ኡን ነው የሚያጠቀለቁበት። ምንም ማድረጋቸው ከፈለጉ ከቢዝነስ ያወጣዋል፣ ከፈለጉ ከስራ ያባርሯል power አላቸው። የደህንነት የመከላከያ ምናምን ሚስቶቻቸው ቢኮነሬ ጀነራል ምናምን ናቸው። plus በአደገኛ ሁናቴ አሁን እያለ ያለው በ government ውስጥ በተለይ መከላከያና ደህንነት አካባቢ እና በፓርቲ ውስጥ ይሄ የባልና ሚስት ግንኙነት ስልጣን ላይ አብሮ የመስራት ጉዳይ እየመጣ ነው። ባልና ሚስት እህትማማች ማግባት ምናምን በጣም አስቸጋሪ የ family relation ነው። ዝርዝሩን በ really በወደፊት በዝርዝር እናወጣዋለን። ማን የማን ሚስት እንደሆነ ማን የማን እህት እንደሆነ ይሄን ማጥናት ያስፈልጋል። because conflict of interest የሚባለው ይሄ ነው። corruption የሚጀምረው ከዚህ ነው። አዎ thank you very much ግልጽነትና ጠያቂነት ማለት ነው። ስለዚህ የግልጽነትና ጠያቂነት ነገር ስታምን ስታመጣ ከምን ጋር ይገናኛል? ከሚዲያ ጋር ይገናኛል። የሚዲያ ነፃነት ያስፈልጋል ማለት ነው። ህዝቡ እንዲተባበር ከፈለግ ህዝብ እንዴት ነው የሚተባበር? ህዝቡ በሚጠቁመው ጉዳይ ላይ ምን ያህል confidence አለው? credibility አለው ወይ? ይሄ መንግስት credibility ውን አጥቷል ወይ? የሚጠቁም ሰው ነገ እስር ቤት የሚገባ ከሆነ የሚጠቁም ሰው ሰላም ሀዋድ ከስራ የሚባረር ከሆነ ለምን ይጠቁማል? ልጆች ምናምን አሉት፣ ሆዱ እየተቃጠለ ይኖራል። ኢማጅን እነ መንግስት ተቀጣሪዎች ናቸው። ግን ቤታቸው የተገኘውን በሚሊዮን የሚቆጠር ገንዘብ የመንግስት ሰራተኛ ማለት ምስድን ነው ደሞዙ ፈለገው ቢከፈል አምስት ሺህ ብር እኮ የጠቅላይ ሚኒስትሩ ስድስት ሺህ ነው እንደተነገረ። ስለዚህ አቶ ገብረዋ ደሞዝ አምስት ሺህ ነው የሚሆነው። ስንቱም ቤት ኪራይ ከፍላ ስንቱም በልቶ ነው ቤቱ ለ shopping የሚሆን በሚሊዮን የሚቆጠር ገንዘብ ዶላር፣ ፓውንድ የሚኖረው do you think እነኚህ የታሰሩ ሰዎች ብቻ ናቸው እዚህ ነገር ውስጥ ያሉት አይደለም። ከነሱ የበለጠ ከፍተኛ ዘረፋ ውስጥ ያሉ ሰዎች ህዝቡ ያውቃል። ከህዝቡ ከተደበቀ ነገር የለም። hello hello፣ ቆይ መልሼ ልደውል። mic ላይ ነኝ እና በዚህ ጉዳይ ላይ እኔ በግሌ convinced ሆኛለሁ። ይህንን movement join እንደምታደርጉ ሰዎች ያው mechanism እንፈጥራለን። ይህን ሳምንት በዚህ ጉዳይ ላይ እንሰራለን። ሌሎች አጀንዳዎች ካለ እንወያያለን። እኔ ከኢሳት ጋር ያደረጉት interview በሙሉ አልተላለፈም። በነገራችን ላይ በኦዲዮ አይደለም፣ በሬዲዮ አይደለም interview ያደረግኩት በስካይፕ ነው፣ በቪዲዮ ነው። አይሆ ቪዲዮን ያቀርቡታል ብዬ ገምታለሁ። ወደ ሁለት ሰዓት የሚፈጅ ነው በነገራችን ላይ ቱስዴይ ነው የሚጀምረው። በስካይ በጉግል ምናምን የሚባል ነገር አለ። Google Hangout በሌክስ የተማረ ግደለኝ በ Google Hangout ስለዚህ በዛ በኩል ያለውን ሙሉውን እንሰማለን። በዛ ላይ comment ማድረግ የምፈልጉ የምጠይቁኝ ነገር ካለ እንወያያለን ማለት ነው። ሌላ ዛሬ በቪኦኤ ካሉላ ጋራ እኔና ጁሃር ያደረግነው ውይይት አለ። አጭር ነው ግን important ነው። በዚሁ ጉዳይ ላይ focus ያደረገ ነው። ግን ለኢትዮጵያ audience ስለሆነ ነው okay ያልኩት። ኢትዮጵያ ያለ ህዝብ እንዲሰማ ነው I think አስፈላጊ ይሆናል። ምናልባት በተለያዩ mass ሚዲያዎች ሊታዩ ትችላላችሁ። ለምን promote ማድረግ አለብን። አሁን ትልቁ ችግር በውጭ ያለው ኢትዮጵያዊ consensus form ማድረግ አልቻለም። ምን እንደሚፈልግ ማለት ነው ስለዚህ በጋራ ጉዳዮች ላይ መነጋገር ያስፈልጋል። እውነት ሀገራችን ችግር ላይ ናት ካለን ችግሩን identify ማድረግ ለችግሮቹ መፍትሄ ሀሳብ propose ማድረግ እና በዛ ውስጥ የእኛ ተሳታፊነት ደግሞ ምንድን ነው ብለን ብንንቀሳቀስ ጥሩ ነው። fundamental በሆነ ጉዳዮች ላይ ስምምነት አለን። በፍትህ፣ በመልካም አስተዳደር፣ በሰብአዊ መብት ጥበቃ፣ በህግ የበላይነት፣ በነፃ ፕሬስ በህገ መንግስታዊ ዋስትና የዜግነት መብትን በተመለከተ ጉዳዮች ላይ fundamental የሆነ ስምምነት አለ። አሁን application ኑ ላይ ግን ነገሮች ሲጣመሙ ጥቂት ሰዎችን manipulate አድርጎ የሆኑ gang ኦች ገንዘብ ሰሩበት ህዝቡን ሲዘርፉ ከዚህ ድሃ ህዝብ ነጥቀው በአውሮፓና በአሜሪካ ባንክ እያጨናነቁ ያሉ ሰዎችን እያወቅን ቢዝነሳቸውን እያወቅን ዝም የምንል ከሆነ ተባባሪዎች ኢትዮጵያ ህዝብ ተባባሪ ነው። ይህን ዝም ብሎ ዝም ብሎ በእንደዚህ አይነት ቢዝነሱ መሳተፍም የለበትም። ይህንን ጥሪ ማድረግ አለው። እነኝህን ሰው ባንክራፍት ማድረግ ነው አንዳንድ ጊዜ ሌብነትን ምናምን የሚወዱ ሰዎች አሉ። ለምን እንደሆነ አይገባኝም። ሰው ስለሰረቀ እነሱ የሚያገኙ ይመስላቸዋል እንጂ ሰው ህሊና ያለው ሰው በአንደኛ ክፍለ ዘመን ኢትዮጵያ ካለ ደሃገር ሀገር ገንዘብ ሲሰረቅ እና ጥቂቶች ጨማለቁበት ስናይ ምን አይነት ህሊና ነው ያለው? እኔ legally transfer የሚደረግ ገንዘብ ግድ የለኝም። እኔ አጌነስ ሀብታም አይደለሁም። illegal flight illegal transaction ከሀገር የሚወጣና ሀገር ውስጥ በኢትዮጵያ ስም የሚገኝ እርዳታና ብድር የጥቂቶች መጨማለቂያ ሲሆን ጉምሩክ የሁሉም ዜጎች ግብር የሚከፍሉበት ስርዓት ሆኖ ሳለ በጅቡቲም ሆነ በቃሊቲ በቦሌ ምንም ሳይፈተሹ ፈለጋቸውን እቃ የሚያወጡና የሚያስገቡ ኃይሎች ካሉ ምን አይነት ሀገር ነው? ምን አይነት ውድድር ነው የሚኖረን? ስለዚህ በሀቅ የሚሰሩ ሰዎች ዲሞራላይዝ ይሆናል። ዲሞራላይዝ ብቻ አለም ኪሳራ ውስጥ ይገባል። ገባ ሴም ጫማ እኔ እናንተ እኔ ጫማውን ታክስ አስከፍዬ አስገብቼው አንተ ያለ ታክስ አስገብተህ እኔ ፕሮፊት ማርጅኑን ቴን ፐርሰንት እንኳን አድርጌ ልሽጥ ብል እነሱ ዝም ብለው ሊለቁ ይችላሉ። ምክንያቱም ግብር አልከፈሉም፣ የትራንስፖርት cost የላቸው፣ ምን ነገር የለም። ስለዚህ አንተ ሀያ ብር የምትለውን ወይም መቶ ብር የምትለውን እነሱ ሰላሳ ብር ብለው ገበያውን ያጠቀልቁብሃል። አንተ ምንድን ነው የምትሆነው? በቃ ትወጣለህ ተጫዋታ ማለት ነው። እንዲህ እያበድክ ደግሞ እንደገና ታክስ ይልኩልሃል። because የ tax ኡ ደግሞ ኃላፊዎች እነሱ ናቸው። no no no ይህን ያልሰርታልና መቶ ሚሊዮን ብር ክፈለዋል። ስንቱም መሰል ያሳበዱት እኮ ሀምሳ ሚሊዮን ሀያ ሚሊዮን። ይህ እሸቱ የሚባለው አቃቢ እኮ ስራው ይሄ ነው፣ ሰውን ሀራስ ማድረግ ነው። ሰሞኑን በሀያት ሪል ስቴት ባለቤት ላይ አቶ አያሌው ላይ የሰባ አምስት ዓመት ጽኑ ስርዓት የጠየቀው እሸቱ ነው። ይሄ አሁን የታሰረው የሀገር ውስጥ ገቢ አቃቢ imagine እንግዲህ እያቸው እኚህ ሰውዬ ምንድን ያደረጉት ምናምን ስትል በቃ የ real estate ሰው ናቸው። ምናልባት ከግብር ጋር የተገናኘ ነገር ካለ አለ ግን እሱ ምንድን ነውና ነው እንደዚህ ያደረገ ወይ እንግዲህ እሳቸውን real estate ሊነጥቁ አስበዋል። ምክንያቱም ሰውየው early ኢትዮጵያ ውስጥ real estate የሚባል ነገር የጀመሩ ሰው ናቸው። አያት የሚሉት ትልቅ መንደር ነው የመጣው። at least ለልማት ባላቸው አስተዋጽኦም አይተህ consider አድርገህ በገንዘብ ቀጥተህ ልታባራቸው ይችላል። ሽማግሌ ናቸው። ሰባ አምስት ዓመት ምን ያህል cruel እንደሆኑ እያቸው። ግን አሁንም ቢሆን አሁንም ቢሆን ሁላችንም ይሄ ጉዳይ ተጀመረ እንጂ ገና ነው። በዚህ መሀል ይሄን ነገር ሊያስቆሙ የሚችሉ ኃይሎች ሊፈጠሩ ይችላሉ። አንዳንድ መረጃዎች አሉ። ሽማግሌ ምናምን እየገባ ነው ይባል ወሬ አለ። ይሄ ሌብነት በሽምግልና ሊገባበት አይገባም። በእንደዚህ ሽምግልና ውስጥ የገቡ የሃይማኖት መሪዎችም ካሉ እኛ fully campaign ነው የምናደርገው። ስማቸውን ጠርተን ነው የምንሳደቡ። ይሄ መታወቅ አለበት። በፍጹም የሃይማኖት ሰዎች በእነኚህ ሰዎች ላይ ሳይሆን ፍትህ በተጓደለባቸው እስረኞች ዙሪያ ሽምግልናቸውን ይቀጥሉ። የሀገር ሀብት በዘረፉ ህዝብን ባሳበዱ፣ ህዝብን ከቢዝነስ ውጭ ባደረጉ ሰዎች ሽምግልና እንቀባለን ቢሉ ሪሊ በጣም የሚያሳፍርና ሁላችንም የምንተዛዘብበት ይሆናል የሚል እምነት አለኝ። አሱን ነው የምልህ። አውቃለሁ አውቃለሁ አባት አውቃለሁ። ስለዚህ በዚህ ጉዳይ ላይ ወደ በኋላ በስፋት እንሄድበታለን። ከፈለጋችሁ ምናልባት interview ንም እያሰማችሁ በዛ ጉዳይ ላይ መጠየቅ የምትፈልጉት ካለ እኔ available ነኝ እና ትንሽ busy ነበርኩ ማለት ነው እዚህ weekend። በዚህ weekend ም ብዙ ቦታ invite አድርገውኛል ብዙ ሬዲዮ ጣቢያዎች። እኔ ባለው መድረክ ሁሉ አልጎ አልጎ እንቶክ የእናንተን አስተሳሰብ ነው የምናገረው። ሌላ እኔ የግል አጀንዳ የለኝም። እንድታውቁ ትፈልጋለሁኝ። አንዳንዶች ምናልባት misunderstand የምታደርጉኝ ሰዎች አላችሁ። that's good misunderstanding ደስ ይለኛል፣ ግን ርዝነብን እንድትሆኑ እፈልጋለሁ። ምክንያት አይሁን ብላችሁ እንደዚህ ነው እንደዚህ ነው እንደዚህ ነበር ምን ያደርግላችኋል? just what አሁን ምንድነ ምን እያደረግን እንዳለን አሁን ባለው issue ላይ አንድ ስምምነት ካለ በዛ መቀጠል ነው። ይሄ ያረጀ የፈጅ የስልሳና የሰባዎቹ ፖለቲካ አይሰራም። ሰዎችን በፖለቲካ ታሪካቸው ሳይሆን በ political position ኣቸው ነው evaluate መደረግ ያለባቸው። እንደዚህ አይነት ደካማ ማህበረሰቦች፣ ግለሰቦች አሉ እና እኔ እነሱን ብዙ entertain አላደርግም። እኔ አደውን ቶክ አባውት የስተርዴይ ለዛሬ ዓመት ለዛሬ አስር ዓመት ምን ያደርግ ብታወራ ምን ጥቅማል? ታሪክ ሰው ተዋል። እሱ አሁን ፊታችን ላይ urgent burning issue አለ። በዛ burning issue ዙሪያ ላይ ልዩነት ካለ እንወያይ። እኛ promote የምናደርገው ነገር ስህተት ከሆነ ንገሩን። በእርግጠኝነት ግን promote የምናደርጋቸው ነገሮች ለሀገራችን የሚጠቅም ለህዝባችን የሚጠቅም ነው ብዬ ነው የማምነው። ለሀገሬ ከጠቀመ ለህዝብ ከጠቀመ ደግሞ ይሉኝታ የለኝም። አይ ዶንት ሪሊ ኬር ዋት አም ቶክን የስተርዴይ ዘ ዴይ ቢፎር የስተርዴይ ዳገት ምንድን ያልከው? mic ያዙ እናንተም በሉ በእናታችሁ። በቃ mic ልቀቅላችሁ። አመሰግናለሁ። እንኳን ደህና መጣችሁ።